ስብሓን በተለይ የሱሌይማን ታሪክ ሰፋ ያለ ነገር እንዳለው እናያለን የነቢዩላህ ሱሌይማን ታሪክ በጣም የሚያስደስት አንዳንድ ጊዜ ነቢይነት ከስልጣን ጋር ከተለያዩ በሰዎችን በቀላሉ ማሳመን የሚችሉ ነገሮች ጋር ሲዛመዱ ምን ያህል እንደሚያረኩ ያሳያል ሱረቱ ነምል በመካ የወረዱ ለመሆናቸው ምልክቶች ናቸው ካልናቸው ምልክቶች አንድ ሁለቶቹ በይፋ ይታያሉ። ለምሳሌ መኪ ለመሆኑ መኪ ነው ያለውን ባና እንኳን ሱረቱን ነብልን የመካ ለመሆኑ የምንወስንበት ወይም እንደ ምልክት የምናቅበት ነገር አንዱ ምን አለ وعليكم السلام አያቶቹ አጫጭር መሆናቸው ደግሞ ቡሽራል ሙሚኒን እንደዚህ አጫጭር መሆናቸው ሌላ አንድ ነው ደግሞ የተናገረው አንዱ ራሴን ብሎ መጀመሩ ምንድን ነው? አዎ በተቆራረጡ ፊደላት በፊደል መጀመሩ በፊደል የተጀመሩ ምዕራፎች ብዙዎቹ ወይም ከሀያ ዘጠኞቹ ከሁለቶቹ በስተቀር ሁሉም መክዮች ናቸው ይለናል። ሌላም ሌላም አለ ይመጣል እናያለን። ጧሲን ብስሚላህ ራሕማን ራሒም ጧሲን معناውን እኛ አናቅም። አላህ ስብሓነሁ ወተዓላ በግልጽ ምን እንዳወነ እንዳሰበበት አላህ ራሱ ያውቃል ላኪን ይሄ ማለት እንደው መላምቶችን ይከለክላል ማለት አይደለም ከቁርአን ጋር የተያያዘ በመሆኑም ወደፊት የሚነበቡት የቁርአን አንቀጾች ከእንደዚህ ያሉ ፊደሎች ናቸው የተመሰረቱት ለማለት ብዙ ምልክቶች አሉ ይላሉ ስለዚህም አብሎ አብዛኞቹ በእንደዚህ ያለ የተጀመሩ ምዕራፎች ቀጥለው የሚያወጡት ስለ ቁርአን ነው ስለ አንቀጽ ነው ስለ ወህይ ነው የሚያነሱት እና ከዚህ ጋር በመያያዙ ምናልባት ፊደሎቹን መጀመሩ በፊደሎች በዚህ ጀምሮ ቀጥሎ የቁርአን ነገር ማንሳቱ ቁርአን እናንተ ሙሐመድ አለይሂ ሰላቱ ወሰላም በራሱ ነው የሚመሰርተው የሚጽፈው የምትሉ ከሆነ ይሄው እነዚህ ፊደሎች ናቸው መነሻዎቹና እስኪ እናንተ ሞክሩ ብሎ ተሐዲድ ያደርጋቸው ሊሆን ይችላል ቁርአንን አንቀበልም የሚሉትን የአረብ ቋንቋ በቋንቋ ሊቅነን የሚሉትን ሰዎች ለመፈታተን የመጣ ሊሆን ይችላል ይሉናል ከዚህ ሌላ ያሉት መላምቶች ግን በፍጹም ከእውነት የራቁ ናቸው ምክንያቱም የአንድን ፊደል ትርጉም ጧሲን ማለት እንዴ ጧ ማለት እንዲህ ማለት ነው ሲን ማለት እንዲህ ማለት ነው ብሎ አሊፍ ማለት ለዚህ ማለት ነው ላም ማለት ለዚህ ሚም ለዚህ ነው ብሎ መተርጎም በፍጹም ምንም አይነት መረጃ አጠገቡ ሊቀርብ የማይችል አንድም መነሻ የሌለው ነገር ነው ትልከ እነዚህ አንቀጾች ከዚህ ቀጥለው የሚመጡት አንቀጾች አያቱ ልቁርአን ባዕዱ አያት ልቁርአን ከቁርአን አንቀጾች የተወሰኑት ናቸው ሙሉ አይደሉምና ነው ባዕድ ማለት የግድ የተገደብ ነው ባዕዱ አያት ልቁርአን ወኪታብን ሙቢን ባዕዱ አያት ኪታብን ሙቢን የግልጹ መጽሐፍ አንቀጾች መካከል የተወሰኑት ናቸው ቁርአንም ይባላል ኪታቡ ሙቢንም ይባላል ይሄ መጽሐፉ እንዳለ ቁርአኑ ማለት ነው የነሱ የሱ ጥቂቶቹን በዚህ ምዕራፍ ውስጥ እናያለን ይለናል ሁደን ወቡሽራ ልልሙእሚኒን ጥሩ መመሪያዎችና ብስራት ነጋሪዎችም ናቸው ለትክክለኛ አማኞች الذين يقيمون الصلاة ويؤتون الزكاة وهم بالآخرة هم يوقنون الذين يقيمون الصلاة አማኞች ማለት ትክክለኛ አማኞች ማለት ሶላትን ደንቡን ስርዓቱን አሟልተው ቀጥ አድርገው የሚሰግዱና ዘካንም የሚሰጡ ለተገቢው ወሁም ቢልአኺረቲ ሁም ዩቂኑን ሙቶ መነሳትን ደግሞ እርግጠኞች ሁነው እኒህ የሚሰሯቸውን ስራዎች ለዚያ ቀን ይበጀናል ለዚያ ቀን ይሆነናል ብለው የሚያደርጉት አማኞች ይህ ቁርአን ቡዳ ነው ውሽራ ነው ይላል እነለዚነ ላ ዩእሚኑ እንግዲህ አማኞችን ከነገረ በኋላ ሁልጊዜ በዚች ዓለም ላይ የሚኖሩት አማኝና ይህ አማኞች የእምነትን በትክክል የተቀበሉ እምነትን የማያስተናግዱ ሰዎች ናቸው የጀነት ሰዎች ወይም የእሳት ሰዎች ካፊሮች አማኞች እንደዚህ ሁለት ቡድን ነው ያለው አንደኛው ቡድን ሲያነሳ ሌላውንም ቡድን እንዲሁ በአጭሩም ቢሆን ነካርጎ ያልፋል እነ ለዚነ ላ ዩሚኑነ ቢልአኺራ እነዚያ ሙቱ የማ የማያምኑና ያልተቀበሉ ሰዎች ደግሞ ዘየና ለሁም አዕማለሁም ይሄ የተበላሸውን ተግባራቸውን መጥፎውን ስራቸውን አስዋብንላቸው ፈሁም ያዕመሁነ ፊሃ በዚያ በማይረባው ተግባራቸው ላይ ታዲያ እነሱ ይዋኛሉ ከዚህ ሲወጡ ከሌላ ከስክረት ሲወጡ ዝሙት ከዝሙት ሲወጡ ስርቆት ከስርቆት ሲሄዱ ሌሎችም በቃ የመጥፎ ተግባር ነገር በሙሉ እንዳይለቃቸው ይደረጋሉ ኡላይከ الذين لهم سوء العذاب እኒህ በአላህ የማያምኑ ሰዎች ማለት እነዚያ መጥፎ መጥፎ ቅጣት የሚጠብቃቸው ናቸው من إضافة الصفة إلى الموصوف العذاب السوء መጥፎ ቅጣት ለእነሱ የሆነላቸው وهم في الآخرة هم الأخسرون እነሱ በመጨረሻ ዓለም ላይ የመጨረሻው ቀን የመጨረሻ ብቸኛ ከሳሪዎች ማለት እነሱ ናቸው ሌላ የማይጋራቸው የእነሱን አይነት ስራ የሰራ እንጂ ሌላ አብሯቸው የማይካፈላቸው ሰዎች ማለት እነሱ ናቸው ይለናል አላህ ስብሓነሁ ወተዓላ فهم لذلك يعمهون في سلوكهم يتخبطون لا يعرفون معروفا ولا ينكرون منكرا أولئك الذين لهم سوء العذاب أي في الدنيا بالأسر والقتل وهم في الآخرة هم الأكثر خسارا من سائر أهل النار أي أشد عذابا الذي አምስት አንቀጾች ከሚያስተምሩት አንዱ አንደኛ የቁርአንን ተአምርነት በግልጽ ያሳየናል ቁርአን መነሻው ላይ አይታችሁ ከሆነ ጣሲን ጣ ፊደል ነው። ሰዎች አሊፍ ባታ የምናስቆጥር ይመስላል መጀመሪያ ላይ ግን ቀጥሎ የተነገረው ቁም ነገርን ስታይ የአላህ ስብሓንሁ ወተዓላ ቃል መሆኑንና ከእነዚህ ፊደሎች የተመሰረተ ቢሆንም መነሻው አላህ መሆኑን በትክክል ያስረዳበት ተአምራዊ አባባሎች አሉ። ሁለተኛው ቁርአን ለሰው ልጆች ለጠቅላላ ለሰው ልጆች መመሪያ ቢሆንም ለአማኞች ግን ብስራት እንደሆነ ቁርአን ሁደን للمتقين إن هذا القرآن يهدي للتي هي أقوم በተለያዩ ቦታ ለአማኞች በይበልጥ አብሳሪ እንደሆነ ጥሩ ነገር አስተማሪ እንደሆነ ለቀናው መንገድ የሚመራ እነሱን እንደሆነ ያሳያል ሌሎች ካፊሮች ሳይመሩበትም ስላልታደሉ እንጂ በይበልጥ እንደውም እነሱን ሊያናግር ነው። አማኝማ የመጣውን መተግበር ነው፣ ድሮም ተቀባይ ነው። እንደውም መመሪያ የሚመጣው እኮ ለማያምን ነው። ስላልተቀጠቀሙበት ግን የእነሱ ንብረት አላደረገውም እንጂ ቁርአን ሙሚኖች ብቻ እንዲመሩበት የመጣ ለካፊሮች እርም የሆነ ወይም አንዳትቀርቡት የተባለ ነገር አይደለም። ስለዚህ ለአማኞችም ሆነ ለእነዚያኞቹ ለሁለቱም በመመሪያነት መጥቷል የሚጠቀሙበት ግን አማኞች ብቻ በመሆናቸው ብዙ ጊዜ ለአማኞች ባለቤትነት ይሰጣል አላህ بشرى للمؤمنين الملتزمين بمتطلبات الإيمان إنكار البعث والدار الآخرة يجعل صاحبه شر الخليقة وأسوأ حالا من الكلاب والخنازير آه الله ሙቶ መነሳትን አለመቀበል ሙቶ መነሳት አለ ብሎ ይህን እውነታ መካድ የሰው ልጆች የመጨረሻ የሰው ዘር ሲቆጠር አነስተኛው የመጨረሻ ታናሾች ማድረግ ብቻ ሳይሆን ከእንስሳዎች እንኳን በታች ያደርጋል። ከአሳማ፣ ከከርከሮ፣ ከውሻ በታች እንኳን ያደርጋል። አሳማና ከርከሮ መሆን ምን ችግር አለው? ወንጀል አይደለም። አላህን እንደ አያስቀጣ አሳማና ክርክሩ እኮ ፈጣሪውን አልካደም ካፊር ግን ፈጣሪውን ነው የካደው ከእንስሳ በታች ነው ማለት እኮ ፈጣሪውን ከማወቅ አኳያ ሲታይ ውለታ የዋለለትን ውለታ ከማክበር አኳያ ሲታይ ውሻ የሚያበላውን ሰው ይባላል ኃይለኛው ውሻ በማን ተይዞልን ነው ገባው በባለቤቱ ባለቤቱ ምን ስለሚያደርግለት ነው ውሃ ስለሚያጠጣው ገንዳ ላይ ስለሚያደርግለት ስጋ የወዳደቀውን አጥንት ሰብስቦ ስለሚሰጠው አይደል ካፊር ግን ያ ፈጣሪውን ነው እኮ ጤናውን የሰጠውን ነው እኮ አቅሉን የሰጠውን ነው የካደው ስለዚህ ኡላይከ ከልአንዓሚ በልሁም አበል እዚህም ቦታ ላይ من قال من قال إن الذين لا يؤمنون بالآخرة زينا لهم أعمالهم فهم يعمهون أولئك الذين لهم سوء العذاب وهم في الآخرة هم الأخسرون وهل ننبئكم بالأخسرين أعمالا الذين ضل سعيهم في الحياة الدنيا وهم يحسبون أنهم يحسنون صنعا وجوب قتال الملاحدة وأخذهم عسرا وقتلا حتى يؤمنوا بالله ولقائه لأنهم خطر على أنفسهم وعلى البشرية سواء كهديان يا الله المنور يتكبروا كنيا بلاي ما أن بلو እምነት ኡፊዩን ሻዕብ ለህዝብ ማደንዘዣ እንጂ እውነትን የተቀበለ አይደለም ብለው የፈጣሪ መኖር የማያምኑ ሰዎችን ከነሱ ጋራ ተቻችሎ መኖር ራሱ የሚባል ነገር አይቻልም ምክንያቱም እነሱ እነሱ የበላይ ሆነው ሌላው የበታች ሆኖ የነሱ አስተሳሰብ አሸንፎ የሌላው አስተሳሰብም ሆነ እምነት ተሸንፎ እንዲኖር ነው የሚፈልጉ እነሱ ማለት ለራሳቸውም አደጋ ናቸው እንኳንስ ለሌላው ሰው ለራሳቸውን ቆም ብለው ፈጣሪያቸውን እንዲያስታውሱ ድክመታቸውን እንዲረዱ እንኳን ፋታ የማይሰጥ የባዕድ አምልኮት ነው ያሉት እነሱ አምልኮት የለንም ከሃዲዎች ነን እንላለን ይላሉ እንጂ አምላኪዎች እኮ ናቸው ራሳቸውን እኮ ደግሞ አለማመንን አምነው እኮ ነው የሚከተሉት وإنك لتلقى القرآن من لدن حكيم عليم አላቸው ነቢይ عليه الصلاة والسلام إنك يا محمد መልእክተኛችን መሐመድ ሆይ ኢነከ አንተ ለቱለቀ አልቁርአን ሚን ሐኪምን አሊም አዋቂና ጥበበኛ ከሆነው ጌታ ከአላህ ዘንድ ነው ቁርአንን የሚሰጥህ ቁርአን የሚወርድልህ ከአዋቂው ከጥበበኛው ጌታ ከአላህ ዘንድ ነው አህባሽ ግን ከዚህ አካባቢ አይደለም የመጣው በጅብሪል ጋራ በጓደኝነት ነው የተሰጠው ነገር የሚሉት ነገር አለ አልገባኝም ቁርአን ተጅዝ ብዩ ለነገሩ ቁርአን የቀሩ አይደሉም አህባሽ የሆኑ ምን አልጉቷቸው አህባሽ አሁን እዚህ ሲጃጃሉ አህባሽ ብለው ቴሌቪዥን ላይ የምናያቸው ቁርአን እንደዚህ ተፍሲር ማወቅ አይደለም በሰፈሩም የሚያውቁ አይመስለኝም ለነገሩማ የእነሱ የእንጀራ አባቶቻቸው ሙሻዎች ምን ብለዋል ከዚህ የባሰ እኮ ተናግረዋል ከዚህ የባሰ አለ እንዳትሉኝ አዎ አለ ጅብሪል ሲላክ ከአላህ ዘንድ አሉ የሚያስብ ነበር መንገራችን ጥሩ ኧረ ተዋት ይቅርባችሁ ምን ያደርግላችሁ ሞኝን አንድ ጊዜ ስደበው ራሱ ሲሰድብ ይኖራል አሉ አሁን ሺዓ እንዲህ አለ ብዬ ምን እንዳለ ነገራችሁ አንዱ ብዙ እኮ ነው የተጃጃሉበት ሺዓ የሚባል ትውልድ እኮ የበከተ የዘቀጠ ትውልድ ማለት ነው አበሻ ላይ ሺዓ መቼም አይሞከርም ብሎ ነው። የሀበሻ ሙስሊም ነብይ ይወዳል፣ አላህ ይወዳል፣ ሰሃባዎችን ይወዳል። አይሻ እና ወክሪ ለሉበት እስልምና አያውቁም የሀበሻ ሙስሊም። ለዚህ ነው እስቲ በዚህ በእንጀራ ልጇን ሞክራት ብለው ትንሽ የላኩላቸው። ከዚህ እዚህ ጎዳ ላይ ላላካሉ ነገኛው እንልካለን ነው። እነሱ እንደሚዛጋላችሁ አሉ መልእክቱ የመጣው ጅብሪል ሲላክ ወደ አልይ ነበር የተላከው ግን ተሳሳተና ጅብሪል ለማን ሰጠ ለሙሐመድ ሰጠ ወንታ አታፍረው እኔ የሰማሁት ቀን ጀምሮ እስካሁን ድረስ ይገርመኛል ሌላ የባሱም አሉ ከዚህ የባሱ ግን እሱን አንናገርም ዛሬ وإنك لتلقى القرآن من لدن حكيم عليم إذ قال موسى لأهله ስለዚህ ከአላህ የመጣ ለመሆኑ አንተ በምንም አይነት ልታውቀው የማትችል ታሪክ እንንገርህ የአንተን ነቢይነት የሚጠራጠር ሰው ካለ ይኸው ይዝማ إذ قال موسى لأهله موسى لميست ያለበትን ቀን አስታውስ إني آنست نارا እሳት ይታየኛል سآتيكم منها بخبر أو آتيكم بشهاب قبس لعلكم تصطلون ሙሳ ከቤተሰቦች ከቤተሰባቸው ጋር እንግዲህ የሙሳ ታሪክ እንዲህ ነው ቁርጥ አረገና ፈተና ሰጠን አላህ ሙሳ ለቤተሰባቸው አሉ አለ ምን ብለው ከየት ያለ ቤተሰብ ምን ቦታ ምን እያረጉ ነው እንግዲህ የሙሳን ታሪክ ልናወራ ነው እንዴት ተወለዱ እንዴት አደጉ አላወራ ቢያንስ ቢያንስ እዚህ ጋር የተያዘች ነገር ላወራ የቤተሰብ ነገር አንስቷል ሚስታቸው ናት ሚስታቸው የዚያ የሽማግሌው ልጆች አንዷ ነች በጀግንነታቸው በኸይርነታቸው ያገኟት ሚስታቸው ግን መህሯ በጣም ከባድ የነበረ እንደ ዘንድሮው እንደዚህ በአንድ ሺህ በሁለት ሺህ ሪያል አልነበረም ያገባል ማባን ምን ነበር ሰማኒ ሂጀት ማለት ምን ስምንት አመት ማገልገል አይደል ሲማን ነው ሚስቱን ስምንት አመት ለአባቱ አገልግሎ ያገኘ ለዚህ ነው እኮ የረከሱባችሁ ሚስቶቹ እናንተ ላይ እንዲሁ ዝም ብላችሁ ስትፈልጉ እንጂ የምትሏት እኮ ለዚህ ነው እኮ ሙሳ ግን قال أنت أجرني ثمان ሙድና ታጥዋ የነብይ ምስ نبي የታደለች ያውም ከነብይም كنبي نبي ያን አረመን ይሄ ያንበረከኩ መጨረሻ ደግሞ ያስገቡት ሙሳ አላህ Wa Ta'ala ከሚወዳቸው ሁሉ ነብያት አንዱ ናቸው እንግዲህ ሙሳ መጀመሪያቸው ብዙ ታሪክ አለ ከዚያ ሄደው ስምንት ሞሉ ወላ አስር فإن أنتم አሽረ ፈምን عندك አስራቸውን ሞልቶ ነው እኛ የምንለው እንዲ የተነካ ነገር ሳይሞሉ ውሳኔ የሚመስል ሰው ወይ ደግሞ እንግዲህ አላህ የበለጠ ስራ አለ ውጣ ብሏቸው በስምንት አምጥቷቸው ሊሆን ይችላል እኛ ውሉን ብዙ ስላላነበብነ ችግር የለውም የኛ ሰማ ነው ከዚያ ሲመለሱ ሚስታቸውን ይዘው ወደዚያው ነው የሄዱት ወደ ወደ ድሮ የነበሩበት ሀገር እሳቸው ከዚያ ሲመለሱ ተፈጽሞ ይሆናል በአንዷ ክፍለ ሀገር ወይ እስከንደሪያ ወይ መንሱራ ወይ ምናምን እጄ ዝም ብዬ እኖራለሁ ብሎ አስበው ነው የተነሱት መሀል ላይ ያው መንገድ የሚሄድ ሰው ብዙ ጊዜ ብዙ ነገሮች ያጋጥማቸዋልና አንድ ቦታ ላይ ሆነው ዝናብ መጣ እንደውም አንዳንዶቹማ ብዙ ነገር አባባሱ ሚስታቸውም እርጉዝ ነበረች ምን ተያዘች አሉ ፍየሎቻቸው የሆኑ ፍየሎችም ነበሩ ጎጆ መውጫ ተብሎ የተሰጣቸው ጠፉባቸው በጨለማ ነው ዝናብም አለ አሉ እሳት አጠገብ የለም ካላ ምን እናድርግ ብለው ተጨንቀው ባለበት እኔ አላውቅም የፍየል መጥፋቱ የሰፊው አመት መያዛቸው ወላሂ ነው እኔ አላነበኩም ቁርአን አላላ እኔ ተረዳው ግን ከቁርአን ያየሁት ነገር ቢኖር ግን የሆነ የእሳት ማጣት ጨንቋቸው እንደሆነ ያሳያል ብርዳማ ቦታ ላይ እንደነበሩ ያሳያል ለአለቁም ተስፈሉን ትሞቁና ልትሞቁ ዘንድ የሆነ ነገር አዋሙቃችሁ ሰርታችሁ የሚበላም ነገር ካለ ሰርታችሁ ትበሉ ዘንድ እሳት ብልጭ ብልጭ እያለ እየታየኝ እና እዚያች ቦታ ልሄድና ይዤላችሁ ልምጣ ቢያንስ ቢያንስ እሳት እየመምጣት እንኳን ባልችል የሆነ መፍትሄ የሚሰጥ ሰፈር ላይ ሰው ወሬ ካለ መንደር ካለ እንኳን ወሬ ይዤላችሁ ልምጣ እሳቱ እሳት አልነበረም ግን ተመልከት እንግዲህ ፈለማ ጃአ ፈለማ ጃአ ያቺን ብልጭታዋን ሙሳ ሲሄዱ እሷ ጋር ሲደርሱ ኑዲየ አንቡሪከ መን ፊናር ወመን ሐውለሃ በእሳቱ ውስጥ በእሳቱ አካባቢና ዙሪያዋን ያሉ እሳቷ ዘንድ ያለና እሳቷ አጠገብ ዙሪያውን ያለው ነገር የአላህ በረካ ወርዶበታል የሚል ጥሪ ተላለፈላቸው ወስብሓን ላህ ረብ ልዓለሚን የዓለማት ጌታ የሆነው አላህ ጥራት ይገባውና ለሙሳ ይህን የመሰለ ፈረጃ ላከላቸው ያ ሙሳ ጥሪው ቀጠለ ሙሳ ሆይ እኒ እኔ እነሁ ነገሩ አነ ላህ አነ እኔ አላህ አላህ ነኝ አልዓዚዙ ልሐኪም አሸናፊና ጥበበኛ የሆንኩት ጌታ አላህ ነኝ አላቸው። አልኩ አልቂ አፋት የሆነች ዘንግ ይዘው ነበር። ይቺ ዘንግ አንዳንዶቹ የሚሉት ከብዙ የዘመናት የተወራረሰች የመጣች ናት አሉ። አንዳንዶቹ ደግሞ የሚሉት ዝም ብለው የሆነ ዱላ ቆርጠው የያዙት ዱላ ነበራቸው። ይህንን ዱላ ጣል አላቸው። ጣል አድርጋት እስቲ አላቸው። አልቂ ማለት ሆኖ ራስ አጥቅም ማለት አይደለም። ዝም ብለህ ፊትህ ወርወር አድርጋት። ፈለማ ረአሃ እቺ ጣልተ ቢይ ተወረወር ወረወር ብላ ሲያዋት ወደ እሷ ሲመለከቱ ተዘዙ ትንቀጠቀጣለች፣ ትወዘወዛለች። ከአነሃ ጃኑን ጋኔን ትመስላለች አለ። ጃን ያየ ሰው አለ የሚያስፈራራ ነገር ጃን ይባላል። ፈሯታ ዝም ብሎ ተናንተና በእጃቸው ይዟት የነበሩ ነገር አሁን ስትወዘወዝ ሲያዋት እንዴት አርገው ይንቋል ከዛ ሙሳ ምን አለ ወላ ሙድቢረን ጀርባቸውን ሰጥተው ሩጫ ልትበላይ ነው ብሎ ሩጫ ጀመሩ ወለ ዐቅብ ወደ ኋላ እንኳን ዙሮ አላዩም ያ ሙሳ ላ ተኸፍ ተጠሩ አረ ሙሳ አትፍራ ለአንተ የመጣች እኒ ላይ ካፉ ለደየ ልሙርሰሉን እኔ ጋ እኮ መልእክተኞች ስጋት ምንም የለባቸውም ምን የሚያስፈራ ነገር አለ አትፍራ ተባሉ አሀ መልእክተኛ ሆኑ ማለት አይደል አንተ ከሙርሰሎች ጋር አንድ እንደው የሆነ ልዩ ሪሳላ ልዩ ነገር አለመሆኑ ራሱ ላ ይኻፉ ለደየ ልሙርሰሉን አንተ ወመማ ወመን ወአምሳሉክ አንተ ከኔ መልእክተኞች አንዱ በመሆነ አንተ ከሙርሰሎች ጋር አብረ ስለተደመርክ የሚያስፈራ ነገር የለም አትፍራ አላቸው ኢላ መን ظلم ግፈኛ ሲቀር ግፈኛ ነው እንጂ ኢላ ማለት ይሄ እስቲትናው ከሙርሰሎቹ አይደለም ቢማዕና ላኪን ይሉታል ሙንቀጥዕ ይባላል እንዲህ ያለው እስቲትና ከፊቱኛ ጋር ከሙርሰሎች ጋር የነበረ ምንም የለም ላኪን መን ظلم ራሱን በሽርክ በሸክ በኒፋቅ በቢድዓ የበደለ ሰው ثم بدل حسنا بعد سوء ከዚያ በኋላ ካጠፋ በኋላ ደግሞ መጥፎ ተግባሩን ወደ መልካም የቀየረ ሰው ፈኢኒ ገፉር ረሒም እኔ ማሪና አዛኝ ነኝ ሱብሃንአላህ ዙልመኛ መፍራት ይገባዋል ዙልም ላይ ያለ ሰዎችን እያሰረ እየደበደበ እያሰደደ እየገደለ ያለ ሊፈራ ይገባዋል ሊፈራው ሊፈራ የሚገባው እሱ ነው አንተ ከእነዚህ አይደለም አላቸውና ዙልመኛም ቢሆን ثم بدل حسنا بعد سوء فإني غفور رحيم ወደኋላ ተውበት ካደረገ ተውበት ያደረገን ሰው አልቀበልም ብዬ በር ሙሉ በሙሉ አልዘጋም وإنك لتلقى القرآن من لدن حكيم عليم يميلو من نشأ يخبر سبحانه وتعالى نبيه محمد صلى الله عليه وسلم بأنه يلقن القرآن ويحفظه ويعلمه من لدن حكيم في تدبيره عليم بخلقه وهو الله جل جلاله وعظم سلطانه إذ قال موسى اذكر لمنكر الوحي والمكذبين بنبوتك إذ قال موسى إلى آخر الحديث ሙሳ እንዲህ ብሎ ነበር እንዲህ ብሎ አስተምሯል እንዲህ ብሎ መለክተኝነቱን ተቀብሎ እናንተም በወሬ ደረጃ ተቀብላችሁ ነብይነቱን አምናችኋል ይህንስ ቢሆን ነብይነት ለምንድን ነው እናንተ ጋር ተቀባይነት ያጣው ለማለት ነው هل مثل هذا يكون بغير التلقي من الله تعالى ይህንን ታሪክ እኔ የታውቃለሁኝ ከእናንተ ጋር ነው ያለሁት ይህንን የነገረኝ ማንም የለም ጠይቁና የሙሳን ታሪክ የሚያውቁ ሰዎች ይህ ታሪክ ጋር የእውነታ ያለኝ ከሆነ እውነትም ከአላህ የመጣ መሆኑን ልታረጋግጡ ትችላላችሁ ነው إذ قال موسى لأهله امرأته وأولاده موسى ልጆች ነበሯቸው ይላል ሻሪሑ በራሱ ኃላፊነት ነው አህል ማለት እርግጠኛ በዛን ጊዜ የሚታወቀው ሚስት እንዳለቻቸው ነው ከዚያ በኋላ ልጅ ነበራቸው ሰዓቲኩም ጀምዕ አድርጎታልና ልጆችም ሊኖሩ ይችላሉ የሚል በታሪክ ውስጥ ቁርአን በሐዲስ የሙሳ ልጆች ተብለው ነገሌና ነገሌ ተብሎ የተነገረላቸው አላቅም ይኸው استنباط ካልሆነ በስተቀር ኢኒ አነስቱ ናረን أي أبصرتها مستأنسا بها سآتيكم منها بخبر أو آتيكم بشهاد قبس لعلكم تصطلون بساعتي جمت متتي بيان سبيان برداتون ላስወግድላችሁ የምችልበትን መንገድ ላመቻች እንጂ ዝም ብዬ አብሬ ቁጭ ማለት የለብኝም ነው فلما جاءها نودي أي ناداه ربه تعالى قائلا أن بورك من في النار ومن حولها تقدس من في النار التي هي نور الله جل جلاله وموسى عليه السلام ومن حولها من أرض القدس والشام والله أعلم بمراده من كلامه وإنا لنستغفره ونتوب إليه إن لم نوفق لمعرفة مراده من كلامه أم أورك من في النار ومن حولها من دونه بقل قليل نابيلي لأسبل مثل اللم من حول النار عن بورك من في النار ومن حولها وما حولها ቢሆን እንኳን አገሩ ምናምን ማለት ይቻል ነበረ يا موسى إنه أنا الله العزيز الحكيم وألقي عصاه فألقاها فاهتزت كأنها جان حية خفيفة السرعة فلما رآها تهتز كأنها جان ولا مدبرا ولم يعقب يا موسى لا تخف ኢኒ ላ የኻፉ ለደየ ሙርሰሉን እነዚህ አያዎች የነቢዩን አለ ሰላቱ ወሰላም ነቢይነት በግልጽ ነው የሚነግሩት የሚያበስሩት በትክክል በአጣርቶ መረዳት የፈለገ ሰው የነቢዩን ነቢይነት ሌላ ቦታ እንኳን ያ አዩሃን ነቢዩ የሚለውን ባያነብ እንኳን እና አርሰልናከ ባይላ የሚለውን ባያነብ እንኳን ይህን ታሪክ ሲናገሩ ነቢዩ አለ ሰላቱ ወሰላም ነቢይ መሆናቸውን ሊቀበሉት ይገባ ነበር ቤተሰብ ይዞ መሄድ እንደሚቻል ሙሳ አስተምረውናል። አልተሻረም፣ አልተከለከለም። ሴት ይዜ ለምን ትሄዳለህ? ይሄ የሚያስጠላል። ሴት ይዞ ልጅ ይዞ መሄድ ሰው ነው። አዎ ይከብዳል፣ ኃላፊነት ስለሆነ ሳ ኪታቡ ራሱ ሴት ይዞ ልጅ ይዞ የሚሄድ ሰው ልዩ እንግደኛ እንደሆነ ልዩ ዕዝር ሰጠው። እንደውም በፊቂ ሸክም ያለበት ሰው ይላል እዚህ ሐጅ ላይ ሙዝደሊፋ አድሮ ነው ጧት ወደ ሚና መምጣት ያለበት ይልና ሸክም ያለበት ሲቀር ጓዝ ያለው ሲቀር እና ጓዝ ማን ይላል ሴትና ልጅ ይላል ወላሂ እንደዚህ ይላል ይህንን ይህንን ኸልቅ ነው ታዲያ ተሸክመ ኃላፊነት ትወስድና እግሯን ስመታመጣና ከዚያ በኋላ ራስችን ቻል እያልክ መከራ የምታሳያል قيومية الرجل على النساء والأطفال ልጆችንና ሴቶችን ወንዶች በኃላፊነት ሊመሩ የሆነ ችግር ያጋጥማቸው የችግሩ ተጠሪዎች እነሱ መሆናቸውንም ያመለክታል የሹቃ ክራይ ማን ይክፈል ማለት ነው ወንድ አይ እውነት ዘንድሮ እንደዚህ ነው ወላሂ ጉድ ነው ያላሁ አክበር የልጁ መላኪያ የት ላይ ታገኝታላችሁ ግን ይህን ይህን አስተምሮ ከምን ላይ እናገኛለን ንገሩ ነው እኔ እኮ አይደለሁም ማለት ሸክየውን ወላሂ እኔ ምሳሌው ነው እንጂ ሹቃ ምናምን ያልኩትን ነው እንጂ የወንድ ኃላፊነት ሴቶችና ልጆችን በኃላፊነት ወንድ መምራት እንዳለበት የቁርአን ያስተምራ ይላል የትኛው ቦታ ላይ ነው የሚያስተምረው ማን ነው የሚነግረን الرجال قوامون على النساء ያለው የውሻን ሽር ጉዳይ ያያችኋቸው እንዴት እንደተጨነቁ እንደ አንዳንዱ እኮ አብሮ ብርድ ልብስ ለብሶ ሽንት ሲ ሽንት ሲይዘው ቁሚልኝ የሚልም አይጠፋም እንኳን ፈርቻለሁ ብሎ ሙሳ እዚያ በረሃ ላይ ሆነው በረደን ምን አይነት ቁጭ ብሎ አይዟችሁ እስቲ አዩ ተፈለጉ ግዴ ለምን ይጠብቁኝ ጠብቁኝ ልምጣ እንግዲህ ሲሄዱ ሲመለሱ ሲሄዱ ብርሃኑን ያዩ ነው የሚሄዱ ሲመለሱ እንዴት እንደሚዳፍሩ ተመልከቱ ግን ያን ሁሉ መስዋዕት ከፈሉ ለቤተሰብ ለልጃቸው ሲሉ ይሄ ያሳለ ወንድ ኃላፊነት እንዳለበት አያመለክትም ለወንዶች ነው ለነገሩ ለነሙ ያለፈ ታሪክ ነው አይመለከትም የሙሳ የሙሳ የሙሳ ህግ እኔ ከተገበር ነው تجلى الرب سبحانه وتعالى لموسى في البقعة المباركة ونعجاه ودربه على العصا والسلاح الذي يقاوم به فرعون وملأه فيما بعد موسى عليه وعلى نبينا افضل الصلاه وازكى التسليم ከፍርዓውን ጋር ሲሄዱ በምን መልኩ ሊቋቋሙት እንደሚችሉ የታምር ነው ብሎ ዝም ብለህ ሂድ ማለት አልፈለገም አላህ ልምምድ ሰጣቸው ስልጠና ሰጣቸው ማንም ሰው የሆነ ሞባይል ገዝተህ ስትወጣ ባለ እንዴት እንደምትጠቀም እንዴት እንደምትታልወስድ ሞባይል ውስጥ ድምፅ ታርገዋለ ልስመው ነው አንዳንዱ የሆነ የሆነ እቃ ላይ ልትጠቀምበት የምትችለውን ነገር ሳታውቀው ብዙ አመት ይወስዳል ዛሬ መቅረጽ ብቻ ነው የሚቀረጽ ነገር አግኝቼ ነበር። ይሄ ሞባይል ይዞ እኮ ይሄ የሚቀርጽ አይደል? አይቀርጽም። ፎቶግራፍ አይነታል። አሀ ያላቅማ እኔ ራሱ አልፎኛል። የሆነ ማህበራ መቅረጽ ያለብኝ ማህበራ እየሰማሁኝ እንዴት እንዴ ዛሬዋ እንዴት ላስታውስ? ግን አጠገብ የሞባይል አለ። እንዴት እንደምቀጣላት አላህ ስብሓነሁ ወተዓላ ያቺ ዘንግ አለች ይቺ ዘንግ እንዴት ትጠቀምባታለህ ፍርዓውን ጋር ላሳይ ነው ብላቸው አርቂ አሳ ፈለማ ረአሃ ተህተዝ ነድም ሙሳ ብቻቸውን ሆኖ ያልሞክረው ወይ በድንገት ወድቃ ተንቀሳቅሳ ቢያዋት አላህ አረገ ሳይሆን ምን ያደረጉ ነበር ጥሩ ነው ጥለዋት ነው የሚቀሩት እዚያው ይህ ንብረት ሊከስር ነበር እኳ አይ ቆይ ትጠቅማለች ነው ስለዚህ አላህ Subhanahu Wa Ta'ala ይሄን ሙሳን አሰልጥኖ ካላካቸው ፊርዓውን ጋር ሄደው እንደ ማምጣት ቀርቶ አንድ ቀን ከተንቀሳቀሰች ጥለዋት ሜዳ ጥለዋት ቤታቸው እንደሚገቡ ያውቃል ስለዚህ አናል ያባ አሁን ዘንግሞ ወርግሞ ምንድን እሺ ብሎ ወረወሩ ምክንያቱም እነሁ አለላህ ተብለዋላ እምቢ እንዳዩ አላህ ትእዛዝ ነው እሺ በወሩ ብሎ ጣሉት ያረቋባ ደግሞ ተንቀሳቀሰች እንዴ ማለት ልትበላ ተንቀሳቀሰች እንኳን ብለው እኮ አላቀረቡ አላህ አላህ ተሰጠኝ ቢላ ያ ሙሳ لا ተኻፍ ይሄ ማለት ለሙሳ ራሱ ሌላ ቅድመ ሁኔታ ነው ደግሞ ምንም አይነት ጉዳት እኔ ያለው አብሬህ ነው ያለሁና ምንም አይደርስብህም ነው ከዚህ በኋላ ሙሳ የሚሄድ በሙሉ ልብ ነው ለምንም ነገር እንደማይተዋቸው አላህ الظلم يسبب الخوف والعقوبة إلا من تاب منه وأفلح فإن الله غفور رحيم وأدخل يدك في جيبك الجين بقياس قلت على شونا تخرج بيضاء من غير سوء إذا شون الذي تاس قبو بذي عشان الله لا يتقدرنا بس سينا الله أدل ليه برسنا من الوجه بس انت يكون ولا نشي الذي نكيره فأنت يقول الذي أتقبو جاوبت نشينا ሚን ገይሪ ሱኢን ያለምንም መጥፎ ነገር ቁስለት ምናምን አጋጥሞች ሳይሆን ፊ እነዚህ ሁለቱ ኡመሃቱል አያት እነዚህ ሁለቱ ዋና ተአምሮች ከዘጠኝ ተአምሮች ጋር ነው ኢላ ፍርዓውን ይዝሀብ ቢሃ ኢላ ፍርዓውን ወደ ፍርዓውን ሂድ ይዘሃት እሱን ወደ ህዝቦቹም ኢነሁም ካኑ ቀውመን ፋሲቂን በአላህ ህግ ላይ ያመፁ አመፀኛ ሰዎች ናቸውና እነዚህን ወስደት አሳየው ምናልባት ሊመለስ إنه طغى فلما جاءتهم آياتنا مبصرة للحق أولا يما سيو تعمر ستمت على الشو قالوا هذا سحر مبين يجل ستنقلان قالوا وجحدوا بها አስተባበሉ በፍጹም አንቀበልም አሉ ይኸው እየተንቀሳቀሰ የሆነች የሆነ ምናምን በፍጹም ካዱ ወስተይቀነታ አንፉሱሁም ዙልመን ወዕሉዋ ውስጣቸው ግን ወስተይቀነታ አንፉሱሁም ራሳቸው ግን በውስጣቸው እርግጠኞች ናቸው አዲስ ተአምር ነገር እንደመጣባቸው አውቀዋል እነሱም የሚሉት ነገር እያስተባበሉት ያለ ነገር እውነት እንዳልሆነ እንደ ዘንድሮ አንዳንድ አካባቢዎች ማለት እኮ ነው እውነቱ ምን ላይ እንዳላውቀዋል ግን ሊቀበሉ በጣም ትራራቸው አቃታቸው አፋም ላይ ይደርሱና ይመለሳሉ እውነቱን ሊያምኑ እኮ ነው ግን እንዴት ይሁን جحدوا بها ظلما وعلوا بجسنا بتأليت ነው የካዱት فانظر كيف كان عاقبة المفسدين ከዚህ በኋላ በዚህ ያህል መረጃ ከደረሳቸው በኋላ ያስተባበሩ አገር አጥፊዎችን መሬት በካዮቹ መጨረሻቸው ምን እንደሆነ ተመልከት አላቸው ለነቢዩ አለይሂ ሰላቱ ወሰላም የእጅ ተአምርነት የምንድነዚህ የዘንጓ የሌሎችም ተአምሩነታቸው አላህ ስብሓንሁ ወተዓላ ነቢያቶችን ሲልክ ከአቅማቸው በላይ በሆነ ነገር እንዳላስገደዳቸው ዝም ብላችሁ ሁዳችሁ ተዛመጡ እንጂ ምንም ለእናንተ የሚረዳ ነገር አልሰጥም እንዳላላቸው ሰዎች ሊያምኑ የሚችሉበትን ተአምር በየጊዜው እንዳሳያቸው በተለይ በየጊዜው ሊሆናቸው የሚችል ተአምር ያመጣላቸው ነው ነበር በእነ ዘመን የነበረው ነግሶ የነበረው ጠንቋዮች እንደነበሩ አጣ ፊርዓውን እኔ አምላክ ነኝ እኔ ጌታ ነኝ እያለ ለጠንቋዎቹ ግን እጅ ይሰጥ እንደነበረ ለዚህ ነው ታሪኩን የሙሳን ታሪክ በሌላ ቦታ ላይ ወደፊት እናያለን ባለፈው አይተናል ሙሳ ወንድና ማን ነው ፍርዓውን ወዲያውኑ አማካሪዎቹ ጋር የተስማማው ምንድነው እነዚህ ጠንቋይ የተባሉ በአገሩ ላይ አዋቂ አሉ የተባሉ ጠንቋዮች በሙሉ ተሰባስበው የዚህ ሰውዬ የጥንቆላ ስራ ማበላሸት እንዳለባቸው ነበር አልካድም ከአቅሙ በላይ እንደሆነ ከሱ አቅም በላይ እንደሆነ ግን ጠንቋዮቹ ሙሳን ሊያሸንፉነትና ከሰው ፊት ሊያጋልጡለት እንደሚችሉ ያስብ ነበር التنديد بالفسق واستحقاق أهله العذاب في الدارين الكبر والعلو في الأرض صاحبهما يجحد الحق كل ጊዜ ትዕቢት ኩራት እውነትን ላለመቀበል ትልቁ ምክንያት እንደሆነ ክብር ማለት ጥሩ ልብስ መልበስ ጥሩ ጫማ ማድረግ አይደለም እውነትን አለመቀበል ነው እውነትን መካድ ነው እውነትን ረጋግጦ ማለፍ ነው ኩራት ማለት ይሄው አሁን ላይ የምታየው በሙሉ እውነት ቀርቦለት የማይቀበል አካል ሁሉ በሙሉ በአላህ ላይ የኮራ የሰበተ የሚባለው እሱ ነው ولقد آتينا داود وسليمان علما داودنا سليمانا እውቀት ሰጥተናቸዋል ለየራሳቸው አዋቂዎች ነበሩ وكلا آتينا حكما وعلما وقال قالوا الحمد لله الذي فضلنا على كثير من عباده المؤمنين ከአማኝ ባሮቹ መካከል ከብዙዎቹ ላይ ያበለጠን በእውቀት ምስጋና ይገባው ብለው ለአላህ ስብሓንሁ ወተዓላ አመሰገኑ ሁለታቸው وورث سليمان داود سليمان داود والرسول ورث أباه بعد موته نبوة ملك علم ሌላው ልጆቹ ሌሎች ልጆቻቸው የዳውድ ልጆች የሱለይማን ወንድሞች ሳይወርሱ ወራሻቸው የነብይነትም የተተኩት እውቀትም ንግስናንም የወረሱት ሱለይማን ነበሩ وقال سليمان አሉ يا ايها الناس እናንተ ሰዎች ሆይ علمنا منطق الطير የወፍ ቋንቋን እንዳውቅ ተደርጊያለሁኝ የወፍ ቋንቋን ትርጉም አውቃለሁኝ أي فهم أصوات الطير وما تقوله إذا صفرت ወኡቲና ሚን ኩል ሸይእን ከእያንዳንዱ ነገር የሚያስፈልገንን ያህል ተሰጥተነዋል ተሰጥቻለሁ ኡቲና ሚን ኩል ሸይእን ሚማ ኡቲየሁ ገይሩና ሌላው ያገኘውን ነገር ነቢያትና ነገስታት የነበራቸው ነገር ለእኛም ተሰጥቶናል ሙሉ ተሰጥቶናል አላሉ የሚያስፈልጋቸው ሰሀይት ነገር እንደተሰጣቸው ነው የሚያሳየው إن هذا لهو الفضل المبين ግልጽ ትሩፋት የሚሉት ይሄው ነው ይሄ አላህ Subhanahu Wa Ta'ala ያደረገልን የእሱ ትሩፋት ነው እንጂ የኛ አቅም አይደለም አሉ وحشر لسليمان جنوده من الجن والإنس والطير فهم يوزعون ለሱለይማን የከጅን የሰው የጅን የበራሪዎች የአዋፍ ሰራዊቶቹ አንድ ላይ ተሰበሰቡላቸው ሐታ ኢዛ አተው ዐላ ዋዲ ነምል አሳቸው ጋር ሁላቸውም ወፉም በላያቸው ላይ በሩ እየሄደ ጋኔኑም ሰው አብሯቸው እየሄደ ባለበት አንድ ጉንዳን ባሉበት ጉንዳን ይበዛበት በነበረበት ወንዝ ላይ ሲደርሱ ቃለት ነምላ አንዲት ከማዕከላቸው የታወቀችም ጅም ንጉሷ ናት ማለትም አያዚዝም ነብለቱን ምና ከነዚያ ከጉንዳኖች አንዷ አለች ያ አዩሃነም እናንተ ጉንዳኖች ወይ አለች ኡድኹሉ መሳኪነኩም በየቤታችሁ ግቡ በየዋሻችሁ በየጉድጓዳችሁ ግቡ ላ ያሕሲመነኩም ሱለይማኑ ወጅኑዱሁ ወሁም ላ ይሽዕሩን እናንተ እንዳላችሁ ሳያውቁ ሱለይማንና ሰራዊቱ ረጋግጠዋችሁ እንዳይሄዱ አለች አይ ላያስረነኩም ወየቅቱለነኩም ወሁም ላ ቢኩም መኖራችሁን ሳያውቁ አሁን አንተ በመንገድ ላይ ስለ ምድረሰው በጫማ ጩጫ ውስጥ ሲኖር ምናምን አይተታቃለ በጣም ካልተመለከት አይታዩ ሱለይማን ደግሞ ታጅበው ይሄዱ ነው ያሉት ስለ እናንተ አያስቡም ምን አለ ብለው ሳያስቡ እናንተ ላይ ረምርመዋችሁ ሊሄዱ ይችላሉና ባካችሁ በየቤታችሁ ግቡና ጊዜውን አሳልፉ ብላ መከረች فتبسم سليمان ضاحكا لمساك فذكروا من قولها كسان القرب متى قرماتشو وقال له ربي جتي أوزعني ستي أن أشكر نعمتك التي أنعمت علي وعلى والدي በእኔም ላይ ሆነ በወላጆች ላይ የዋልከውን ጸጋ ላመሰግን አስችለኝ ባክህ አቅሙን ስጠኝ እድሉን ስጠኝ አሉ وأن أعمل صالحا ترضاه أنت يمتودو نجر اندسرام أبقي وأدخلني برحمتك في عبادك الصالحين كمن كان باروتش عبرت ውስጥ በአንተ በርህራሄ ብቻ አስገባኝ አሉ هذا بداية قصص داود وسليمان عليهما السلام ذكر بعد أن أخبر سبحانه ذكرهما ذكرها بعد أن أخبر سبحانه وتعالى أنه يلقى يلقن رسوله محمدا ويعلمه من لدنه وهو العليم الحكيم ودلل على ذلك بموجز قصة موسى عليه السلام ثم ذكر دليلا آخر وهو قصة داود وسليمان فقال تعالى ولقد آتينا علما الوالد والولد علما خاصا كمعرفة منطق الطير وصنع الزروع وإلانة الحديد زيادة على علم الشرع والقضاء وقوله سبحانه وتعالى وقال الحمد لله أي شكر ربهما بقولهما الحمد لله يا أيها الناس علمنا منطق الطير فيما يصفر طير ما يصفر طير إلا علم ما يقوله في صفيره وأوتينا من كل شيء أوتيه غيرنا من النبوة والملك والعلم والحكمة إن هذا له الفضل المبين وجوب الشكر على النعم كذي آيات من مارات عنده الله سبحانه وتعالى وعلى ولولتا ما مسجن يلكم اسكسل بفيت ከሱ በፊት ዳውድና ሱለይማን አዋቂዎች እንደነበሩ ዳውድና ሱለይማን ያን ያህል ስልጣን እያላቸው እውቀት እያላቸው ከአላህ ስብሓንሁ ወተዓላ ባሪያዎቹ እንዲያደርጓቸው ከሳሊሆቹ እንዲያስገባቸው ይለምኑ እንደነበረ ዳውድና ሱለይማን አላህ ስብሓንሁ ወተዓላ የዋለላቸውን እውነታ በደንብ ተረድተው ያመሰግኑ እንደነበረ ሁሉ ያስተምራል ሸክየው አንዳንዱን አለፍ አለፍ እያሉ ነው وراثة سليمان لداود لم تكن في المال ወሪተ ሱሌይማን ዳውድ ሱሌይማን ዳውድ ከዳውድ ወረሱ ያለው እውቀታቸውን ነብይነታቸውን ስልጣናቸውን እንጂ በፍጹም ገንዘብ እንዳልነበረ ሊአን ልአንቢያ ላ ዩረሱነ ወኢነማ ካነት ፊ ልንቡወት ወልሙልክ ለ ለሱሌይማን ይህንን ታምር መስጠቱ የአላህ ስብሓንሁ ወተዓላ ሀያልነትን ከማስረዳት አልፎ የነቢዩላህ ሱለይማንን ነብይነትንም ያመለክታል እንደገና የነቢዩን አለ ሰላቱ ወሰላም ነብይነትንም ያሳያል ይህንን ታሪክ አላህ ባይነግራቸው ኑሮ ቤት ያውቁት ነበረ فضل النمل على كثير من المخلوقات ظهر في نصف النملة لأخواتها وشفقتها عليهن الله أعلم ያው አላህ ስብሓንሁ ወተዓላ ሐኪም ነው ነምልን እንኳን የሚባል ትናንሽ ፍጡር እርስ በራሱ እንዲመካከርና አንዱ ለሌላው ኸይር እንዳስብ አድርጓል የሚገርመው ግን የአህባሽ ተከታዮች ለወንድሞቻቸው እንኳን ይህንም ያህል እንኳን ያስቡ ሊታሰሩ እንኳን ሲሉ ሊታሰሩ ነው አብረው እንዲታሰሩ ዑለማዎች እንዲታሰሩ አብረው መክረው መጣ ብለው እንኳን ቢያንስ ልትታሰሩ ነው እኛ መቼም ሰምተናል ሽሽ እንኳን አይሉ እርግጥ አንዳንዶቹ ጠላ ሂዳችሁና መክረዋ ቤታችሁ ሊፈተሽ ነው እኛ ሰምተናል አሉ እንዳትሉን እንግዲህ ራሳችሁን ጠብቁ ውጡ ገሌ ሊታሰር ነው ብሎ የመከሩት አልፈው አልፈው አሉ ግን አብዛኞቹ እንደውም እያሄዱ ነው የሚያስይዙ ይባላል ለምላይቱ ግን ምን አለች ቢደፈጥጣቸውም ችግራል አልተፈክሩን ነምላ ከሰዎች የተሻለ ታስባለች ብላችሁ አስባችሁ ታውቃላችሁ ጉንዳን እንደ እንትን እንዳይደ ሙስሊማን እንዳይደቃችሁ ደሞ ሙስሊማን ሆን ብሎ የሚያጠቃ አይደለም አባጆች ግን ሆን ብሎ የሚያጠቃ አካል ጋር ነው አብሮ የሚያወሩት አይደል ስሌማን ሳያያችሁ እንዳይረግጣችሁ ተደብቁ ራሳችሁን ጉድጓድ ውስጥ አስገቡ አንዳንዱ እኮ ሁሉ ስለ አህባሽ ይናገራል ማለት ነው ወይ አሁን አይልም ለምላይቱ ለጓደኞቹ አልመከረችም ታዲያ አንተ ለጓደኛህ አትመክርም? ያስረህ ነው ብለህ መምከርኩን ከሆነ ችግር የለው ነው እጋለጣለሁ ብለህ ምን ምን ትጋል ምን ይሆናል ከአህባሽ ቡድን ትወጣለህ በቃ ፓርቲ መሆኑ ይቀራል ሌላ ምን ይሆናል ከታሰርክም ትንሽ ተሰባስበህ አዲስ አበባ ወጣቶች ተሰባስበው እንደሚወጡ ትወጣለህ ወይስ የገብቶ የወጣ ቅጣቱ ከበድ ሊሆን እሱም ፈራለች እሱም ፈራለች ስለዚህ አትግባ አላስቀድመህ ከዚያ ባሉ ከዚያ በኋላ ከሁለት ከሰውም ተጠንተ ካላህም ተዋርደ ከለዚህ ሲጠላቅ አላህ ጠልቼዋለሁና ጥሩት ይላል። ሁሉንም ይጠላል። ከላይ ጥላቻ የሚመጣ ደግሞ እሱ ጋር የእሱ ጠላት ጋር ማበር ነው። ዘካውን ነምሊ ወፊጥረቱሃ አጂብ ሱለይማን ገረማቸው ሳያውቁ ብሎ ሱለይማን እያዩ ነፍስ እንደማያጠፋ አሁን ሱለይማንና ሰራዊት ምንም ሳያውቁ መኖራቸውን ሳይሰሙ ሳይረዱ ረጋግጠዋችሁ እንዳልኩ ብላ ነገረች አረ እኛ ሱለይማን እያየ አይረግጠንም እንዳችሁ ሳያይ ነው የሚረግጣችሁ ነው የምልሽ አንዳንድ ሰው ለማስረዳት የሚጠቀመውን እንትን አንደበት ኋላ ይከፍለዋል አትክፈል የምትችለውን ነገር ተናገር ይሄ ይበቃዋል ብለህ አትቀንስ አሁን እሷ እንዳይረዳችሁ ሱሌማን ብትል ለምን ሱሌማን ነብይ አይደል እንዴት ሰው ላይ እንደዚህ ይጨክናል ፍጡር ላይ ሊሏት ይከራከሯል አይደለም ወሁም ላይ ሽሩ የነቢዩ አለይሂ ሰላቱ ወሰላም ነቢይነትን በጋር ታይቷል እንዲህ ያለ ረቂቅ የሆነ ነገር እዚያ ከአላህ ባይመጣ ማን ነው እዚያ የነበረ ፍልስፍና እንኳን ስለ ጉንዳንና ስለምን የማይወራበት ድንጋይ እየታጠበ ተምር ሲፈልግ የሚበላ ሲፈልግ አምላክ ይሆን የነበረበት አካባቢ ነው አይደል የሚያስተምሩት ነቢ አለይሂ ሰላቱ ወሰለም ወተፈቀደ الطير سليمان እንግዲህ ከሰው አልፈው ደግሞ አዋፍ ጠባቂ ሆነዋል አይደል የአዋፍ አለቃ ሆኗል እና አንድ ቀን ሲቆጣጠሩ አዋፎችን ሲመለከቱ فقال ማሊ ላ አረ ልሁድሁድ ሁድሁድ የሚባለው ውሃ ላይ يوم الصالح መቶ አለቃ ሁድሁድ አይታይም እዛሉ አንካለ ምን ልጋይቢ ዛሬ ሸወደ ማለት ነው እንዴ ስራ ቀረ ማለት ነው ፊርማ አልፈረመም መግቢያና መውጫ ፊርማ አላከበረም ማለት ነው ደሞዝ ሊቆርጥበት ነው ለውዓዚበነሁ ዓዛበን ሸዲደን በስራ በሰዓቱ ስላልገባ አይቀጡ ቅጣት ነው የምቀጣው አው ለአዝባሐነ ድሮም እሱ ለመታረድ ነው የተፈጠረው ወይም አርደዋለሁ እንዲያውም ቀጥቼም አላልፈውም አው ለየእትየኒ ቢሱልጣን ሙቢን አየህ ሁልጊዜ የአለቃ ስትሆን ይበቃ በአለቅነት ይዘች የመጨረሻ እርምጃ ወስደ በልቡ ማሳጣት አይደለም ሰውየው ቀረ ስራ አይደል አልገባም አልመጣም አዎ አስፈራራ ችግር የለውም ላኪን መረጃ ካመጣልን ለመቀበል ተዘጋጅ አንዳንዶች በቃ መቼ ቀዳዳ ባገኘው ብለው የሆነች ስራ ላይ ቀረ አይደለም ወዲያውኑ ስርዝ ላሁ ላይ ለምን መጥቶ እንኳን እንዳይፈርም እኮ ነው እሳቸው ምን አሉ እንዲህ ያለ ወሳኝ ስብሰባ ላይ ያልተገኘበት የራሱ የሆነ በቂ ምክንያት ካላመጣ በስተቀር አይቀጡ ቅጣት ነው የምቀጣው እንዲያው ላርደውም እችላለሁ እኛ ማን ይናገራቸዋል አው ለየእቲየኒ ብሱልጣን ፈመከተ ገይረ በዒድ ብዙ ረጅም ረጅም ሰዓት አልቆይም ፈቃል መጣ መጣና አሁን መጣ ምናምን አላለም እንዲህ ነው ቆረች ይደረጋል فمكث غير بعيد መጣ ማለት ነው فقال አለ أحدت بما لم تحس به አየህ ሱለይማን እንግዲህ ዲያ የሚያደርጉት በዚያ ሰዓት የሚያስቡት ከሁሉ የተሻለ አዋቂ ነኝ ብለው ነው የሚያስቡትና መጀመሪያ ራሳቸውን መታቸው ወፉ አረ እርስዎም ጌቶቹ ያላወቁትን ነገር እኮ አግኝቼ ነው አላቸው አሐብቱ ቢማ ለም ትሕጥ ቢሂ አንተ የማታውቀውን እኮ ያውቄ ነው ሱለይማን የማያውቁትም ወጂቱከ ሚን ሰበይን ቢነበይ የቂን ሳባ ከሚባል ሰው እንትን ሀገር እርግጠኛ ዜና ነው ይዤልህ የመጣሁት አንተ ሰምተህ አውርተህ የማታውቅ ነገር ይልቁን በደንብ አዳምጠኝ ምን አገኘ እኒ ወጀድቱ ምርአትን ተምሊኩሁም አንዲት ሴት እየገዛቻቸው አገኘሁኝ ወውትየት ምን ኩል ሸይ ሁሉ ነገር የተሰጣት አንተ ብቻ መስለ ሁሉ ነገር የተሰጠ እሷ ሁሉ ነገር አላት ولها حق عظيم ሳልሙት አላብዙሃን አላ ወጀድቱሃ ወቀውመሃ የሚገርምህ ደግሞ ሌላው አይደለም ይህን ያህል አላህ ኒዕማውን ሰጥቷት እሷም ሰዎቿም የስጁዱነ ሊሸምስ ሚን ዱንላህ ከአላህ ሌላ ለፀሐይ ይሰግዳሉ የዳዕዋ ስራ ላይ ነው የነበርኩት ስራ ላይ ነው የቆየሁት ነው ነው የሚለው እኮ ወዘየነ ለሁም ሸይጣኑ አዕማለሁም ሰይጣን ተግባራቸውን አስዋበላቸው አስወላቸው እንደው ሽር ጉድ ይላሉ እሷም ሰራዊቶቿም فصدهم عن السبيل ከዋናው መንገድ ከአላህ መንገድ ከልክሏቸዋል فهم لا يهتدون ቀናው መንገድ የሚይዙም አይመስሉኝም እና እሱን ነው ይዤልህ መጣ ألا يسجدوا لله الذي يخرج الخبأ في السماوات والأرض በሰማይ ውስጥም ሆነ በምድር ላይ የተደበቁ ነገሮችን የሚያወጣውን አላህን ለሱ ሱጁድ እንዳያደርጉ ቀናውን መንገድ እንዳይይዙ ከልክሏቸዋል። ወያዕለሙ ማ ትኩነ ወማ ትዕሊኑን የምትደብቁትንም ይፋ የምታወጡትንም የሚያውቅ አላህ እሱም አላህ ነው። ላኢላሃ ኢላሁ ረቡል አርሽ ልዓዚም የታላቁ አርሽ ጌታ የሆነው አላህ ስብሓነሁ ወተዓላ ነው አለ። ተመልከት አላህ ስብሓነሁ ወተዓላ ኢስላምን በማን እንደሚያስተምር አላህ ሲፈልግ በወፍም ያስጠብቀዋል من حكمته عز وجل سليمان ሁሉ ነገር ተሰጥቷቸዋል ሁሉን ነገር አውቀዋል ያልናቸው ሱለይማን ከኔ የበለጠ ምን አባት አቃለህና ምናምን ብለው አልተቆጡትም አው ለየእቲየኒ ቢሱልጣን ሙቢን መጀመሪያ ራሱ ቀዳዳ ከፍተዋል። ሌላው ደግሞ እንደመጣ አልተቆጡትም። ልክ ሲመጣ እሱም ከነመረጃው ነው ይዞ የመጣው። የሚገርመው አላህ ስብሓነሁ ወተዓላ መሪ ከሰጠ እንኳን ሰዎች አይደሉም እንስሳዎች እንኳን ሲሳሊህ ዳዕዋ ሊጠቀሙባቸው የሚቻል መሆኑን ነው የሚያመለክተው። ሱለይማን ስለ አላህ እንደሚያስተምሩ ሁሉ እሳቸው ጋርም አብሮ ይንቀሳቀስ የነበረው ወፍ የአላህን ስብሓነሁ ወተዓላ ብቸኝነት ለራሱ መውደዱ ብቻ ሳይሆን ሽርክ ላይ ያሉት ሰዎች አስጠሉት፣ አስቀናው። እንዴት አላህ ፈጥሯችንን ሁሉ ኒዕማ ሰጥቷቸው ለዛ እንዴት ስጁድ ያደርጋሉ አለ። እኔ እናንተ ግን መሰሎቻችን ሰዎች ከአላህ ሌላ ምናምን ሲሉ እባክህ ሂክማ ነው እያልክ ታልፋለህ። ኧረ አንዳንዱ እንደውም ትዝ እንዳይለው ይችላል ስለራሱ ጉዳይ ብቻ ቢናገሩ እንኳን የሆነ ነገር ዝም ልውሰድ ያዚህ ነው ይላል። ግን ወስደው የሆነ ነገር ብድር ወስደው ቢሉት አስር ሽምግልና ነው የሚልክባቸው። ግን አላህ እንዲህ እንደፈለጉ ሲረግጡት ብታይ ምን ምን አለበት ገለልተኛ ይኸው ሂድና አስተምር ሂድና ፈልግ ምናምን አልተባለም أحدت بما لم تحط به وجئتك بسبع من سبع بنبأ يقين من أرد وجدت امرأة تملكه የሚገርመው ዋናው ህዶ ህዶ ምን አለ የሚበሉትን የሚጠጡትን እንኳን አልተናገረም ውጤት ምን ኩል ሸይን ብሏል ይህን ያህል ትበላለች ምናምን ዙፋኗን ነገርና ዋናው ግን ወጀድቱሁም ወጀድቱሃው ቀውማ የስጁዱነ ሊሸምስ ይሄ ደግሞ ሊሆን የማይገባው ነው ልታስብበት ይገባል አላቸው ከዚያ مشروعية استعراض الجيوش وتفقد أحوال الرعية መሪ የሆኑ ሰዎች ያው ህዝባቸውን፣ ሰራዊታቸውን፣ አብሯቸው የሚንቀሳቀሰውን አካል በየጊዜው መፈተሽና መኖር ማረጋገጥ፣ ብቃ መፈተሽ፣ ስራ ላይ መሆናቸውን አለመሆናቸውን መከታተል ያስፈልጋል። እንደዚህ ሀገር ድርጅት የዚህ ሀገር ድርጅት አሉ የሆነ ማሰሳ ይከፈታል። ይህ እንዳለ አያውቁም አጠገብ እንኳን እያለ ወጥቶ ምናምን ምን አረክ ምን ላ አንተ የሆነ ስራ ስትሰራ የሆነ ነገር ሰዎችን ልታምናቸው ትችላለህ። ግን አንተም ተገኝ ተጠቃሚው በተለይ አንተ ከሆንክ አንዳንድ ጊዜ ተገኝተህ ማሰራት እንኳን ባትችል ማየት ያቅታል مشروعية التعذير لمن خالف أمر السلطان بلا عذر شرعي حالات النجية ያለውን ሰው ትእዛዝ የማያከብርን ሰው የሆነ እርምጃ የሆነ ቅጣት መውሰድ ተገቢ መሆኑን ያሳየናል مشروعية اتخاذ طائرات الاستكشاف ودراسة جغرافية العالم ها እኔ አልናገርም እንጂ ይሄ ኪታብ የሚናገረው ነገር ብነግራችሁ ጉድ ነው ግን እንደው አንዳንድ ጊዜ የዓለም ላይ ያሉ ነገሮች አንተ የምታስተዳድረው ቢያንስ ቶ አለማሰብ አንተ የሚመለከተ አካባቢ ላይ ያሉትን ነገሮች የዋለበትን ያደረበትን ሊያመጣልህ የሚችል አካል ልትመድብ ይገባል። በአቅመ አንዳንዱ እኮ አህባሽ ምንድን ነው ይላል ከስንት ዓመት በኋላ አህባሽ ምን ሆኖ ነው አዲስ አበባ እስላሙ የሚጣላው ምን ሆኖ ነው ብሎ የሚጠይቀዋል አንዱ አንድ ስብሰባ ላይ ነው አልገባንም እንደው ጸቡ ምን እንደሆነ አልተረዳንም ማለት አይከታተልም አሱ ግን ወዛረት العمل መመሪያ አዋጅ ሲያወጣ እሱ ይሆናል የሚነግረው ለሌላው ሰው ነቅለል ከፋራ ከነ ህጉ ከነ ምናምኑ እሱ ነው የሚናገረው አንተ ቢያንስ ሱለይማን عليه وعلى نبينا افضل الصلاه وازكى السلام እሳቸው የሚችሉትን ያህል እየተናገሩ ነው ግን ለሰራዊታቸው የሰጡት ስሜት ኃላፊነትን የመወጣት ስሜት ይሄ ወፍ እንኳን ተከታትሎ ኢንፎርሜሽን አምጥቶ እንዲነግራቸው አንተ አብረን ብር ሰው አገሪቱ ላይ ምን አለ አካባቢያችን ላይ ምን እየተሰራ ነው የሚለውን ነገር እንኳን አብሮ ብሩ ደረሰ አልደረሰ ስትል እንኳን እንደው አካባቢው ምን አለ ሰላም ነው ብሎ ኢማሙ ምን ደረሱ ታሰሩ ተፈቱ ቁርአን እየተቀራ ነው የተከለከለ ተፈሩና አህባሽን ቆጣጠሩ ነው ነው ያሰራል ለነገሩ ሊጠልፉት ይችላሉ አይደል ከጠለፉት ወደ ሀገር ሀገር ቤት ስትሄድ ኤርፖርት ላይ ለቀም ይህን ያለው የሚፈራው ሰው ሊቀርልህ ባሉ እንግዲህ ላና መዳይሩን لنا تحقيق قول الرسول صلى الله عليه وسلم لن يفلح قوم ولوا امرهم امراه ان لم يلبسوا الغاء غلب عليهم سليمان እኔ አልናገርም ብዙ ቶቻችን የሚያዳምጡ ካሉ ብዬ ነው ለማንኛውም ቢያዳምጡ ማጠገቤ ስለሌሉ ይስሙ ነብዩ አለይሂ ሰላቱ ወሰለም ሴት የመራው ነገር ለብዙ ቁም ነገር አይበቃም ያሉትም በዚህ ሴትዮ ታሪክ እንደው ራቅ ባለም ቢሆን ተከስቷል ነው የሚለው ወዲያውኑ ስለማን ጥሪ ያደርጉ እንዲህ የሆነ ነገር መልእክት ሲልኩላት ሲያሳምኗት ወዲያውኑ የተቀበለችውና የሴት አመራር ሆኖ ነው ብለው ነው ሸፍዬ የተረዱት የሴት አመራር ሆኖ ሳይሆን የሱለይማን ሁጃ አሳማኝ ስለሆነ ነው ሱለይማን ያነሱት አጀንዳ ሁድሁድ ያነሳው አጀንዳ የአላህን ስብሓነሁ ወተዓላ አምላክነት የሚገልጽ ስለሆነ ስልዩዋ ምን መረጃ አለ? ካነሱ ቢል ሸምስ ምን መረጃ አለ? ስለዚህ የነቢላ ሱለይማን የያዙት ማስረጃ የሚያፈናፍል ስላልሆነ እንጂ ሴት አመራር ስለሆነች አይደለም ሸክየው ምን እንደተረዱት አላውቅም ማለት ነው بيان أن هناك من كانوا يعبدون الشمس إذ سجوده لها عبادة ለሱ ለፀሐይ ስጁድ ያደርጉ ነበር ማለት ስጁድ ያደረጉ ማለት አመለኩ ማለት ነው ለፀሐይ የሚያመልክ ፍጡር ሊኖር ይችላል አሁንም ባለፈው ጊዜ እንደነበረ ቁርአን እንደነገረን ነው ሊመለስ የሚገባው አንድ አላህ Subhanahu Wa Ta'ala ነው ብቻ መሆኑንም قال سننظر ሱለይማን ምን አሉ እንዲህ መሆኑን አላወቅኩም ትልቅ ነገር ነው ያመጣው ኢንሻአላህ እናያለን አፈደታም ኩንተ ሚነል ካዚቢን ትክክለኛ ሲሆን እንዲሁ ለማምለጥ አብለህ የደረደርከው ይሁን በትክክል እናጣራለን اذهب بكتابي هذا فالقه إليه ይህን ደብዳቤን ያዝና እነሱ ጋር ወርውርላቸው ثم تولى عنه ከዚያ ጥላቸውና فانظر ماذا يرجعون ምን መልስ እንደሚሰጡ ከዚያ በኋላ እያቸው ቃለት ያ አዩሃል መለው ሁዶ ወረወረላት ጥላቸው ላይ ወረቀት ወረወረና ተመለሰ ቃለት አለች እሷ ያ አዩሃል መላ ህዝቦቼ ሆይ ኢኒ ውልቅየ ኢለየ ኪታቡን ከሪም የተከበረ ጽሁፍ ማህተም ያለው የክብር አነጋገር ቁም ነገር ያዘለ ደብዳቤ ደርሶኛል إنه መነሻው እሱ من سليمان ከሱለይማን ነው وإنه بسم الله الرحمن الرحيم መነሻው ደግሞ በአላህ አዛኝ ሩህሩህ በሆነው ጌታ ስም የሚል አለበት አላ ታሉ አለየ በእኔ ላይ አታምፁ አተብቱ ይላል ወቱኒ ሙስሊሚን ለአላህ እጅ የሰጣችሁ ሆናችሁ ተሎ ወደ እኔ ግቡ አለበለዚያ ዘምትባችኋለሁ ይላል እና ምን ትሉኛላችሁ አለን ቃለት ያ አዩሃ ልመላ እናንተ ህዝቦች ሆይ አፍቱኒ ፊ አምሪ ይሄ በጣም አስቸጋሪ ጉዳይ ስለሆነ ንገሩኝ እስቲ ሀሳብ ስጡኝ ማ ኩንቱ ቃጢዓተን አምረን ሐታ ተሻዱኒ እናንተ ሳትተባበሩኝና ሳትረዱኝ ሀሳብ ሳትሰጡኝ እናንተን ሳላማክር አንድን ነገር ቆርጬ እንደማላቅ ታውቃላችሁ ቃሉ ነሕኑ ኡሉ ቁወትን ወኡሉ በእስን ሸዲድ ይኸው ነው እንግዲህ ያው ታዛዥ ሁልጊዜም ዘበኛ እንደዚህ ነው የሚለው እየተሸነፈም ቢሆን እኛ ይላለን እና ማለት አይቀርም እኛ ለመሆኑ የሚያስፈራሽ ነገር ምንም የለም ጉልበት አለን ኃይል አለን መከላከል እንችላለን ወላምሩ ኢለይኪ ጉዳዩ ግን የኋላ ያንቺ ነው ያንቺ ውሳኔ ነው የምንቀበለው ፈንዱሪ ማዳ ተሙሪ አንቺ የምትዩም ብቻ ለመተግበር ዝግጁ ነን ምናልባት ይሄ ወላምሩ ኢለይኪ ማለት መሸነፋቸውን ኖረ ይሄ ነገር አቅማችንም ላይፈቅድ ይችላል ማለታቸውን ያመለክታል ይላሉ قالت ان الملوك من على ነገስታት በተለምዶ إذا دخلوا قرية أفسدوها አንድ ሀገር ላይ ሲሄዱ አንድ መንደር ላይ ሲገቡ ያበላሽቷታል ወጃአሉ አዕዘተ አህሊሃ አዚላ እንዲያውም በአካባቢው ላይ የተከበሩን ህዝቦች ያዋርዳሉ። ወከዛሊከ የፍዓሉን ልክ እንዲህ ነው የሚያደርጉትና እኛም ልናስብበት የሚገባ ነገር ይመስለኛል። ወይኒ ሙርሲለቱን ኢለይህም ቢሃዲያ ፈናዚረቱን ቢማ የርጅዑ ልሙርሰሉን እንግዲህ እናንተ እንዳላችሁኝ እኔ አንድ ሀሳብ መጥቶልኛል የሆነ ስጦታ ልላክላቸውና በስጦታ እዚያው የሚደለሉ ከሆኑ እንዲሁ በየጊዜው ስጦታ እየላክነ እንደ አባ ጅፋርና እንደምን እንደምን ይልቅ እዚሁ እየተደላለ እየተዳለነ እንከርማለን ተጠለቀ ግብር ተልክለታለሁ ምናምን እልክለታለሁ እዚያው ይቆያል አይ ያንን አልፎ ደግሞ እርምጃ ወዛለ የሚል ከሆነ እንደገና ደግሞ ሌላ ጊዜ እንወያያለን ነው ከዚያ فلما جاء سليمان قال أتمدونني بمال ፈለማ ጃአ ሀዳያው ሲመጣ ሀዲያው መጣና ሲሰጣቸው ቃል አቱሚዱነኒ ቢማሊ ገንዘብ ትረዱኛላችሁ ገንዘብ ሰጣችሁኝ ፈማ አታኒ አላሁ ኸይሩ ሚማ አታኩም በገንዘብ አልደለንማ አላህ ለኔ የሰጠኝ ለእናንተ ከሰጣችሁ የበለጠ ነው በል አንቱም ተፋዑን እናንተ ናችሁ በስጦታ የምትደሰቱት ارجع إليهم ተመለሱ ለነሱ فلنأتينهم بجنود لا قبل لهم بها አቅማቸው ሊቋቋመው የማይችል ሰራዊት ይዘንላቸው እንመጣለን ولنخرجنهم منها ذلة وهم صاغرون ከዚያ ካሉባት ሀገር አዋርደን ሰው ባለበት ህዝባቸው እያያቸው ንጉሶች ነን ኃላፊዎች ነን የሚሉትን አዋርደን ነው ይዘናቸው የምንመጣው ችግር ነው قال يا أيها الملأ أيكم يأتيني بعرشها قبل أن يأتوني እዚያው መካከል ደግሞ ሌላ ደግሞ ተአምር ይሰሩባት አሰቡ እሷ የምትመካው በዙፋኑ አይደል እሷ ሳትመጣ በፊት ዙፋኗን የሚያመጣል ማን ነው ከመሀላቸው አሉ ቃለ እፍሪቱ ሚነል ጅን አንድ የጅን አካል አንዱ አለ አና አቲከ ብሂ ቀብለ አን ተቁመ ሚን መቃሚክ አረ እዚሁ እንዳለ ችሎቱ ላይ እንዳለ አሁን ውይይት ላይ እንዳለ እኔ አምጥቼ ፊት ላይ ያስቀምጥልሃለሁ አላቸው ወኢኒ አለይህ ለቀውዩን አሚን እኔ በሱ ላይ ለማምጣት አቅምም አለኝ ታማኝም ነኝ አለ